قل إن لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم البدع في مجال العبادات والتقرب إلى الله بدع ደግሞ የተፈጠሩ ፈጠራዎች ይላል في مجال العبادات በተለያዩ አምልኮ ዘርፎች ማለት መጃል ዘርፎች ወተቀሩቢ ኢለላህ ወደ አላህ ለመቃረብ ሰዎች የሚፈጽሙት ነገር እንዴት ይታያል? አልቢድዑ ቢድዓ አለቲ ያቺ ኡሕዲሰት የተፈጠረች ፊ መጃል ልዒባዳቲ በተለያዩ አምልኮ ዘርፎች ላይ ፊ ሃዘ ዘማኒ አሁን ባለንበት ዘመን ከፊረቱን በጣም ብዙ ነው በጣም ብዙ ነው። በቃ በተለያዩ አምልኮች ላይ የሚታዩ ቢዳዎች لأن الأصل في العبادات ግን በመሰረቱ መሰረቱ የተለያዩ አምልኮችን በተመለከተ አተውቂፍ ነው። ተውቂፍ ማለት ማለት ነው የተገደበ ነው። ግልጽ ነው። ገደብ ያለው ነው። ማንኛውም ሰው የዲንን ተግባር መተግበር አይችልም። ምን የመጣበት ሲቀር መረጃ የመጣበት ሲቀር ዱንያን በተመለከተስ ማንኛውንም ነገር መጠቀም እንችላለን ዲን የከለከለው ሲቀር ልዩነቱን አያችሁ ዱንያን በተመለከተ ማንም መከረ አሁን አዳዲስ ግኝቶች ግልጽ ነው መጡ ቴክኖሎጂ አፈራጭ የበለከው መጠቀም ትችላለህ ሸሪያ የከለከለው ነገር ሲቀር ዲን ላይ ደግሞ ምንም ነገር መተግበር አችልም ነው በተቃራኒ ነው ዲናችን የደነገገውን ሲቀር ልዩነት አለው። ግልጽ ነው። ይሄ ሊታወቅ የሚገባው ነገር ነው። አንተ የሆነ ምግብ ተሰራና የሆነ ቦታ አንተ ማታቀው ነው ቤት አንተ የለመድከው የተለየ ምግብ ይሆናል። ግልጽ ነው አለ እንጀራ ቦት ሊሆን ይችላል። የሆነ ቤት ስትሄድ ወይም ደግሞ ወይም የለመድከው ውጪ ግልጽ ነው ምርጥ ምግብ ተሰርቶ አንተ አይተህ ማለት ነው። ቢቀርብል ቆይ ፈቶ ያስፈልጓል <laughs> ከቢዳ ውስጥ ይገባል ወይም ከሐራም ውስጥ ይገባል ብለ የምትጠይቅበት ሁኔታ ምንም የለም። ግልጽ ነው አለ። ዱንያን በተመለከተ ሁሉም ምንድን ነው ሐላል ነው። ምንም መረጃ አያስፈልገውም። ግልጽ ነው። ሐራም ነው ተብለ የተጠቀሰ ነገር እስክታገኝ ድረስ ቁል መን ሐረመ ዚነተ الله التي አኽረጀ لعباده ወጠይባት ስለዚህ ይሄ ሊታወቅ የሚገባ ነገር ዲንም በተመለከተ ግን ማንኛውንም ነገር መተግበር ከሰላት በኋላ ዱዓ አድርገው ነበረ አላደረጉ ትጠይቃሉ የለም ከተባል ሰላትን ሰግደ ወደ ቤት ዚክርን ዚክር ያደረጉ ነበር አዎ በጀማ ነው ለብቻ ለብቻ ለብቻ በቃ በጀማ የለም ለብቻ አድርገ ወደ ቤት ነይ ግልጽ ነው አሁን የሚገርመው ግን ሰው ሱናውን ሳይጨርስ ወደ ቢዳው መግባቱ ነው። በጣም የሚገርም የትኛውን ያክል እስቲ ሱና ጨርሶ ነው ወደ ቢዳ የሚሰራው? አስካር በስነ ስርዓት ብሎ ነው። ግልጽ የሚቀሩ አንቀጾችን ተቀርተው ነው። አብዛኛው አንዳንድ መስጊድ ስትሄድ የቢዳ መስጊዶች ውስጥ ግልጽ ነው። ከዛ በኋላ ቢስሚላህ አልሐምዱሊላህ ረብል ምንም ያ ሱናው ራሱ በስነ ስርዓትም አልተተገበረም። ግልጽ ነው። እንዲህ ነው የሚባለው። ቢዳ ሲነቅስ ሱና ቦታው ምን ይላል ይለቃል የሚባለው ከዚህ አንጻር ግልጽ ነው። ቢዳውን ለመተግበር ሲሉ ሱናውን ይጥሉታል ማለት ነው። እና እየተፈጠሩ ያሉ በኢባዳዎች ላይ ብዙ ነው አለ ፈላ ዩሽራው ሸይኡ ሚንሃ ኢላ ቢደሊል ኢላ ቢደሊል በመረጃ ካልሆነ በስተቀር ማንኛውም የዲንን ተግባር መተግበር አይቻልም ይላል ወማለም ለም የዱል ዐለይህ ደሊሉን ወማ ለም የዱሉ ዐለይሂ ደሊሉን ደሊል ያላመላከተው ፈሁወ ቢድዓቱን እሱ ምንድን ነው ቢድዓ ነው قوله صلى الله عليه وسلم من عمل عملا ليس عليه أمرنا فهو رد ብሏል والعبادات التي تمارس تمارس الآن በአሁን ሰዓት እየተፈጸመች ያለች ቢድዓ ለአንድ በሰዎች ሁኔታ ቱማሪስ ማለት እየተተገበረ ያለ ወላ ደሊል አለይሃ በእሷ ላይም መረጃ የሌለባት ከቲረቱን ጅደን በጣም ብዙ ነው ሚና ከሷ ውስጥ እስኪ የተወሰኑትን ጠቀስ እናድርግ ይላሉ ሚና አልጀህሩ ቢንያ ሰዎች በአሁኑ ሰዓት በቃ ንያን በጀህር ማድረግ እንደቀላል አሰቡት እንጂ ትልቅ ቢዳ ነው አልጀህሩ ቢንያ ለሰላት በቃ አረ አንዳንዱማ የሚገርመው ሰውን ራሱ ይወሰውሳል እዛ ሰላት ተጀምሮ ከመጣ በተለይ ነወይቱ ነወይቱ እያለ በቃ ወላይ በቃ ኡሰሊንም ሶስቴ ነው የሚለው አይደለ? ኡሰሊ ኡሰሊ እያለ ምን እናርግልህ ታዲያ? ስገዳ እዛም ኡሰሊ እያለ እዛ ግልጽ ነው አለ እሰግዳለሁ። እና ታዲያ ለማን ነው የምትነግረው? ግልጽ እሰግዳለሁ፣ እየሰግዳለሁ ቢያየኩል ነወይቱ አን ኡሰሊ ሊላሂ ከዛ ወከዛ ለማን እንደሚነግር ነው ግራ የሚያጋባ ግልጽ ነው አለ ለማን እንደሚነግር ግራ ያጋባል። ማዛ ቢድዓቱን ይሄ ቢድዓ ነው لأنه ليس من سنة النبي صلى الله عليه وسلم كنبي عليه الصلاة والسلام سنة አይደለም እስቲ አንድ ሰሃቦች ከዘገቡት ሐዲሶች ውስጥ አንድ ታገኝለታል ንያ እንዲነይቷል ነው ወይቱ ሰሊ ምናምን ይሄ ከአቅል ጋር ራሱ እኮ አይሄድም እኮ እኔ ገብታ አንተ ከአቅል ጋር ከሎጂክ ጋር ራሱ ስትሄድ ንያን በተመለከተ ትንሽ ይከብዳል ገሰው ገብታ አንተ መስጊድ ስታበቃ እሰግዳለሁ ዙሁር አራት ረካ ማእሙመ ሆኜ ከዛ አላሁ አክበር ምናምን አራት ረካ ምናምን ለማን ነው የምትነግር? አላህ እንደሆነ ያውቃል። ለሰው እንደሆነ ሁሉም አራት ረካ ሊሰግድ ነው የመጣው። ታዲያ ጓሎ ሊሰግድ የመጣለ ስለዚህ እንደውም መጠቀስ የሌለባቸው መጠቀስ ያለባቸው ነገር ያልጠቀስከው ብዙ ነገር አለ። እንደውም በየቀኑ ነው አምስት በየቀኑ ፋይል እንደሄድልህ እ አመተ ሂጅሪያውንም ቀኑንም ምን መጥቀስ ነበረብህ? ግልጽ ነው። አጓድላል እንደዛ ከሆነ ማለት ነው። ولأن الله تعالى يقول الله سبحانه وتعالى ብሎ ይላል ለአላህ ብለህ ከሆነ የነየትክ ያለው አላህ ምን ብሏል? قل أتعلمون الله بدينكم والله يعلم ما في السماوات وما في الأرض والله بكل شيء عليم قل أتعلمون الله الله أنت ታሳውቁታላችሁ እንዴ ቢዲኒኩም በምናችሁ በእምነታችሁ ግልጽ ነው። ስለ ዲናችሁ ነው ለአላህ ልትነግሩት ወላሁ ያዕለሙ ማ ፊ ወማ ፊል አርድ። እንኳን እናንተ የምትሰሩትን አለ በሰማይ በምድር ውስጥ ያለውን አላህ ሱብሓነሁ ወተዓላ የሚያውቀው ወላሁ ቢኩል ሸይን አሊም። ወንየቱ መሐሉ አልቀልብ ቀልብ ነው ቦቷ ፈሂ አመሉን ቀልቢይ ላ አመሉ ሊሳኒ የምላስ ስራ አይደለችም። ወተለፉዙ ቢሃ بها ግልጽ ነው አለ ወሚና ዚክሩል ጂማዕዩ በጀማዕ የሚባል ደግሞ ዚክር አለ። ባደ ሰላት ከሰላት በኋላ እዚህ ሀገር እንኳን አልተለመደም። አልሐምዱሊላህ ሌላ ሀገር በጀማ የሚሉ አሉ። ፍጥሩ ሰላት ካለፈ በኋላ በቃ አስተግፊሩላህ ጀምሮ እስከ ሌላው አስካሩላ በጀማዕ የሚሉበት ሁኔታ ነው። የባሰባቸው እኮ ሱፊዮች አሉ ወላሂ ይደንሱ ብዛዋን አንዳንዴ እኮ የሀገራችን ሱፊዮችና ተብሊጎች ከሌሎቹ አንፃር አንዳንዴ አህሉ ሱና ናቸው ትላለህ። ግልጽ ነው። ከሌሎች ሀገር አንፃር ስትናጠናጥር የኛ ሀገሮች አህል ሱና ናቸው ነው የምትለው። በቃ የሚገርሙ አሉ። እንዲህ ሲል የኛዎቹ አህል ሱና ናቸው እያልኩኝ አይደለም፣ ግልጽ ነው። ከሌሎቹ አንፃር ግን ስታያቸው እንዶ ደህና ናቸው ትላለህ። የባሰበት እብዱላ ነው የተሰበሰበ ሊአነ ልመሽሩዓ ምክንያቱም የተደነገገው أن كل شخص ሁሉም እያንዳንዱ ግለሰብ የቁሉ ዚክር ብሎ ይላል ዚክርን አልዋሪደ ሙንፈሪደን ብቻውን በቃ ብቻ ነው ተባለ በለ የተባልከው እንጂ በጀማ በለ የተባለበት አንድም መረጃ የለም أن المشروع أن كل شخص يقول الذكر الواردة የተጠቀሱት ሙንፈሪደን ብቻውን ነው ማለት ያለበት ومنها ከሷ ውስጥ ጠለቡ ቂራአት الفاتحة ፋቲሃን መቅራትን ደግሞ መፈለግ ፊል ሙናሰባት በተለያዩ ሙናሰባዎች አንዳንዱ በሰርግ ላይ ሰውየው ካገባ በኋላ ፋቲሃ አንዱ ተለቅ ያለ ሰው ይነሳና ፋቲሃ ሲል ቢስሚላህ الرحمن الرحيم الحمد لله እንትን ላይ ለቅሶ ቤት ቢስሚላህ ፋቲሃ ይገባ የገባ የገባ አንዳንድ ቦታ የገባ ሰው አይደል ልክ ሲገባ ቢስሚላህ ፋቲሃ ይላል አልሐምዱሊላህ ይባላል የገባውላ ፋቲያ ይቀራል። እሺ እኔ ፋቲያ ላይ ምን አጠለጠላችሁ? እንደው እንደው ጥሩ ከሆነ ሌላ ሱራ እንደው ከአያዎች ሁላ የሚበልጥ ትልቅ አያ ማለት ማን ነው? አያተል ኩርሲ አለ አይደል እንዴ? ሌሎችም ብዙ የሚቀሩ አሉ። እሷ ላይ ምን እንደያዛችሁ አላውቅም፣ ከየት እንደመጣ መረጃ። በተለይ ፋቲያና ያሲንማ በቃ እውነት እነሱ የሚናገሩ ቢሆን ኖሮ ኧረ ወዲያ ነበር የሚሉት። ወላሂ ይኸው በለቅሶ ላይ ይቀራሉ። ሰውየው ሞቶ ይቀራሉ። ቤት ተገንብቶ ይቀራል። ሊስት ወልዶ ይቀራል። እኔ አላውቅም። እቅረው አላመውታኩም ያሲን የሚል አለ። ሐዲሱን በመሰረቱ ደዒፍ ነው። በሟቻችሁ ላይ ያሲን ቅሩ የሚለው ገርገራ ሲይዞ የተፈለገበት ግልጽ ነው። ልጅ ተወልዶልህ ያሲን የምትቀራው ምን እንዲሆን ነው? ያ ገርገራው እንዲገራለት ነው አይደል እንዴ? ሩሁ እንዲወጣ። የዚህስ ልጁስ እ ድብን ሊያረጉት ነው ምንድን ነው ተፈለገ? በጣም የሚገርሙ ነገሮችን ነው በቃ የሚፈጽሙት ማለት ነው። ሐቂቀተን ነው የምላቸው። ይሄ ያሲን ተባረክ በምትመለከተ ምንም ደሊል በሌለበት እንደዚህ የሚያሯሩጡት ማለት ነው ተግባሩ طيب آه እና አልሙናሰባ ወባዕደ ዱዓኢ ወባዕደ ዱዓኢ ሊልአምዋት ወባዕደ ከዛ በኋላ ደግሞ ፋቲሃ ከተቀረ በኋላ አዱዓ ሊልአምዋት ይባላል። ግልጽ ነው እ ለሟቾች ለአሟቶች ዱዓ እናድርግ ይባላል። ወሚና ከሷ ውስጥ ኢቃመቱ ራሱ ላሟቶች ተብሎ እኮ የሚቀልጠል ኑፍሮ አለ፣ የሚሰራ አተካኑ አለ። ገብቷችኋል አይደለ? ለአሟቶች ተብሎ ኸሚስ ኸሚስ የአሟቶች ቀን ነው ተብሎ ነው መሰለኝ። እኔ ቀኗንም እንዴት እንደመደቡ ሐሙስን እንደመረጡላቸው አላውቅም። ግልጽ ነው። በየትኛው አዋጅ እንደተዋወጀ አላውቅም። የአሟቶች ቀን ነው ተብሎ ንፍሮ ተቀቅሎ፣ አንዳንድ ቦታ ደግሞ የአሟቶች ተብሎ አተካኖ ተሰርቶ ብዙ ነገር ነው ያለው። ጃኢብ እኮ ነው። ወሚና ከሷ ውስጥ ኢቃመቱል ማእቲም መሰብሰብ ደግሞ ሌላኛው ማእቲም ማለት ይሄ መሰብሰብ ለሐዘንም ለሞትም ብያቸዋል። ለሐዘንም ለምን ለሞት ለምንድን ነው ለደስታም መሰብሰብ አለላ ሙዓት በሟቾች ላይ ወሲናአቱ ላጢዕማ ምግብን መስራት ወስቲ ኢጃሪል ሙቅሪኢን የሚያዘጋጁት እነዛ የሞተባቸው ቤተሰቦች ናቸው። እሺ ከዛ የሚቀራ ሰው ይቀጠራል፣ ብር ይከፈለዋል ማለት ነው። የሚቀራበት ሀቂቀተን አለ። ይህንን ያልቻሉ ደግሞ ብር የሌላቸው ሰዎች ምን እንደሚያደርጉ ታውቃላችሁ? በቃ ለየት ያለ ምግብ ነው የሚዘጋጅላቸው እነዚህ የሚቀሩት ሰዎች። እኔ አንድ ጊዜ አስታውሳለሁ የሆኑ ሼክ የሚያቀሩን አንተ በራሳችሁ ጊዜ ቢዳ ቢዳ ብለህ እያንዳንድ አመለጣሉ። ወላሂ እንደዚህ ነው ያሉት። በራሳችሁ ጊዜ ቢዳ ቢዳ ነው እያላችሁ እነሱ ያው በመሻይኽነታቸው ዘመን ያው እንግዲህ ለመሻይኾች ተብሎ ይዘጋጃል። ሀታ ራሱ ቡና ሲቀዳላቸው የእነሱ አቀዳድ ራሱ አለ። ቅቤው እንዲወጣ ማለት በደንብ ይጨመርና ለመሻይኾች መጀመሪያ የሚቀዳዋ ሴት አቀዳድ አለው። ግልጽ ነው። ዝም ብላ እንዲጭልፍ አይደለም። እሺ እንዲወጣ ወደፊት ምናምን ተደርጎ ማርሹ ቀየር ተደርጎ ነው የሚቀዳላቸው <laughs> ግልጽ ነው እና የሚቀርብላቸው ደግሞ ቶ በቃ አጥንቱ ምናምን ያንን ሁላ ያው አጣችሁ በራሳችሁ ጊዜ ያለ ኧረ እኛ ግልጽ ነው ስንት ነገር መሰለም ሌላው ካጣ የሚበላ ምናምን ካጡ የሟቹ ልብስ ይሰጣል የሟቹ ልብስ አንዳንድ ቦታ ምንም ከሌላችሁ ሰዎች የሟቹ ልብስ ይሰጣል ይዞ ይሄዳል ይሽጠውም ይልበሰው ምንም ያርገው ግልጽ ነው ምንም ከሌላችሁ የዝዑና እነ ዛሊከ ሚን አዛ ይሄ ታዚያ እንደ መድረስ ነው የሚቆጥሩት። እንደውም አንዳንዶቹ ምግብ ተሰብስቦ በልተው ከዛ ደግሞ ይቀራሉ ለአሟቶች ተብሎ ታዚያ እንደ መድረስ ነው የሚቆጥሩት። ልክ ያው አሁንስ እያያቸዋ ታዚያ ሲደርሱ ሰዎች ይገባል። ፋቲያ ካልቀራ ታዚያ የደረሰ አይመስለውም። hm. መጥቶ ቤቴ ፋቲያ ሳይል ብሎ ነው ሰዎች ራሱ ሲቀየሙ ቤቴ መቶ ፋቲያ ሳይልልኝ ይላል። ግልጽ ነው። ፋቲያ ካስጨነቀ ችግር የለም። እነሱ ያስጨነቃቸው ፋቲያ ከሆነ አቶ ፋቲያ ሳይልልኝ ግልጽ ነው። አጃይብ እኮ ነው እንደውላይ አዋነ ዳሊከ አነ የንፈውል መይት ሟቹን ይጠቅማል ነው የሚሉት። ኩሉ ዳሊከ ቢድዓቱ ላስለለው ምን ለሁ ምንም የሌለው እንደው ተግባር ወአሳሩን ወአግላሉን ይህ ቀራባ ፈልጎበት መሰለኝ ትርጉሙ አላውቀውም። አሳሩን ለማለት የፈለገው ቀራባ ከሆነ መልካም ነው። ቀራባ ዝምድና መቀጠል ወአግላል ይሄ ሁላ ማለት ነው። አሳሩን ወአግላል አግላል ማለት ደግሞ ጠፍር ነው አለ ማሰሪያ ማለት ጠፍር ታውቃለህ፣ ከቆዳ የሚሰራ ምናምን ሰንሰለት ነው። ይውላ ሰው ሰው እንደው በማያያዝበት እያንዳንዱን ሰው ያ ይሄንን ያዝ እየተባለ እየተጠፈረበት ያለ ሰንሰለትና ጠፍር ነው ይሄ ተግባሩላ ምጽዋለ ማ አንዘለላሁ ቢሃ ሚን ሱልጣን ከአላህ ዘንድ ምንም ያልወረደው ሱልጣን ማለት ማለት ነው መረጃ ነው እሺ ሁጃ ማለት ሁጃ የሌለበት የሆነ ተግባር ነው ይላል ወሚና ከሱ ውስጥ አልእህቲፋል ነው ቢሙናሳባ ቢሙና ሰባት ዲንያ የዲን ሙናሰባን ደግሞ አስከትሎ እንደው ክብረ በዓል ማክበር ከሙናሰበት ልኢስራ ወልሚዕራጅ ይኸው አላ የኢስራና የሚዕራጅ ጊዜ ተብሎ ረጀብ ወር ውስጥ የሚያከብሩት አለ ሙናሰበት ልሂጅረት ነብያ ነብዩ የተሰደዱበት ቀን ተብሎ ደግሞ የሂጅራ አቆጣጠር የእሱንም هذا الاحتفال بتلك المناسبات ايه مناسبة አድርጎ ክብረ በዓል ማክበር ላ አስለ ለሁ من الشرع ከሸሪዓ ምንም አንድም አስል መሰረት የለውም ወሚን ዛሊከ ከዚህ ውስጥ ከሚገቡት ከሚካተቱ ተግባራቶች ውስጥ ማለት ነው ማ ዩፍዓሉ ፊ ሸህሪ ረጀቢ በረጀብ ወር የሚፈጸመው ተግባር ነው። አጀብ ትላለህ እንግዲህ ከልዑምረቱ ረጀብያ ይሉላል። የረጀብ ወር ኡምራ ብለው ለረጀብ ወር ተነስተው ኡምራ የሚሄዱ ሰዎች አሉ እ وما يفعل فيه من الإبادات الخاصة به أسم بتلي بجم عملكم من فلسموا كالتطوع بالصلاة والصيام فيه أو آه، سنة صلاة وجمع أبزا شوم مجهوم فإنه لا ميزة له لا رجب لا يتكال نقال للتي مبال نقال يلم على غيره كليلا وراتوش ሚነ ሹቡሪ ከምን ከወራቶች ለየት ያለ ነገር አለው የሚል የለም። ላፊል ኡምረቲ ኡምራን በመፈጸምም ይሁን ወሲያሚ መጾምም ይሁን ወሰላቲ ሰላት መስገድም ይሁን ወዘብሒ ማረድም ይሁን ሊኑሱኪ ወዘብሒ ሊኑሱኪ ለተለያዩ አምልኮች ማለት ነው። ወላ ገይረ ዛሊክ ሌሎችም ለሌሎችም ማለት ነው። ኑሱክና ዘበህ አንደኝነት ከመጡ ኑሱክ ምንድነው? አምልኮ ማለት ነው። ግልጽ ነው። ራገነ ወሚን ذلك ከዚህ ውስጥ የሚገባ አስካሩ ሱፊያ የሱፊዮች አስካር ነው ደግሞ ቢአንዋኢያ በአይነቷ የተለያየ አይነት ነው ያላቸው። አንዳንዶች የአላህን ስም ሳይጠሩ ግልጽ ሁ ሁ እያሉ የሚሉ አሉ። ሁ ሁ ማለት ምን ነው? እሱ እሱ እያሉ ነው። እንደውም ግልጽ ነው። የአላህ ስም ነው እንዴ ኩፍር እንዳይሆንባቸው ራሱ ያሰጋል። ሁ ሁ ሁ ያሉ ማለት ነው። ሁወ ማለታቸው ራሱ የምታውቀው ስታጤን እንጂ ለው ሁ ነው። የሆነ ሌላ ነገር የሚሉን መስለው ግልጽ ነው። ወይም ደግሞ የሆነን የአላህ ስብሐነ ወተዓላ ስም ይዙና ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ያ ሐዩ ያ ቀዩም ዝም ብሎ ገዛ ወይም የሆነን ስም ይዙና አላህ አላህ አላህ አላህ አላህ አላህ ለብቻው እንዲህ የሚባል ዚክር ታውቃለህ? ነብዩ ያስተማሩት ሰለፎች አሉ ለብቻ አላህ አላህ አላህ አላህ ወይም ደግሞ የሆነ ያላ ያህዩ ያቀዩ ያህዩ ታውቃለህ እንደዚህ የለም አንድ ጊዜ እዛ እኛ ጋር አለ እኛ ጋር በአይነቱ ነበሩ እና ሰውየው እዛ ገቡና ያህዩ ያቀዩም ያህዩ ያቀዩም ሲል እሱ አልገባውም አማርኛ መስሎት እያዩ ያቀዩም እያዩ አያቁኝም ማለት ጨለማ ነበር ደግሞ እንዳጋጣሚ ማለት ነው። እና እዛ አካባቢ ብዙ ነገር ነው። ልጅ ውስጥ ዛሬ ይወራበት እንደዚህ ያለው ልጅ ማለት ነው። እና ብዙ በቃ በተናጠል እየወሰዱ የሚሉት ነገር ይሄ የለም አለ አስለን እንደ የለም አንተ ለብቻም ቢሆን አይቻልም። ይሄ አላህ አላህ አላህ አላህ እያልክ እዚህ የለም ምንድን ነው ይሄ? ኬታ መጣው ለብቻ ስለዚህ ከባድ ነው ሁወ ሁወማ እንደውም ኩፍርና ሌላው ነገር ውስጥ እንዳይከታቸው ይፈራል ነው የሚባለው ግልጽ ነው ከአላህ ስሞች ውስጥ ነው እንዴ ሁወ ሁወ የሚባል የአላህ ስም ታውቃለህ የለም አላህን ማውሳት ነው እንዳይባል ማለት ነው ومن ذلك الأذكار الصوفية بأنواعها አለ እንግዲህ ብዙ አይነት ነው ያለው እውነት ብነግራችሁ ራሱ አጃይብ ነው የምትሉት እንደው እኛ እንደው ካየነው ከሰማነው ራሱ فكلها بدع كل بدع بدع ومحدثات هذا تثبتها لأنها مخالفة للأذكار إيه؟ المشروعية كتدنققوا أذكار وتشسلونا مالتي يتكارن سلون في سياغيا بما بسيغوام قالوا يلا ما سبحان الله بلو الحمد لله أعلن مالتي اللون درجات نقرون في سياغيا وهي آتيا ونيتو الناس يتوزعوا وزنو من اللي قصنوا الله دين دين ሌላው ደግሞ እንደዚህ ተያይዞ የተለያየ ልክ ዳንስ እስኪመስል ድረስ የሚወዛወዙ ደግሞ አሉ። ግልጽ አለ። ይሄ መሆን የለም። ይሄ ከመዘምራኖች ጋር ከነሳራ መዘምራኖች ጋር መመሳሰል ነው። ግልጽ ነው። ዋውቃት ያ ወቅትን ደግሞ ይፈስሱለታል። የዚክር የአውራድ ሰዓት ብለው ከኢሻ በኋላ የሚወደደው መተኛት ነው አለ። ራትን በልተ መተኛት ነው። እንደው ሌላ አንገብጋቢ ሀጃ ከሌለብ ማለት ነው። የገባ ይገባል። ስለዚህ ከዛ ውጪ ባለ በዘለለ ማለት ነው እንደዚህ አይነት ወቅቶችን እየከሰሱ ማለት ነው እረፍት በሚደረግበት ሰዓት ለሌሊቱ ክፍለ ጊዜ መነሸጥ ነበረበት አይደል? እሱ ምን ይልላል? አውራድ ብሎ አስካር ብሎ በዛ ሰዓት ይጦዝላል። ለሊት የለም። ከዛ በኋላ ሱቢም ግልጽ ነው። ወሚን ዛሊከ ከዚህ ውስጥ እንግዲህ የሚመደበው ተክሲሱ ለይለት ኒስፊ ለይለተ ኒስፍን ማለት መነጠል ለይለተ ኒስፍ የየትኛው አጋማሽ ነው። ሚን ሻዕባን ከሻዕባን አጋማሽ 15 ላይ የሚፈጽሙት ደግሞ ቢዳ አለ። ቢቅያም ይቆማሉ፣ ወየው ቆሙን ቀኑን ደግሞ ይጾማሉ። ኒስ ሚን ሻዕባን ቢሲያም አየ ወየውም ኒስ ሚን ሻዕባን ቢሲያም ነው ቀኑን ሌሊቱን ደግሞ ይቆማሉ إنه لم يثبت عن النبي صلى الله عليه وسلم في ذلك شيء خاص به እሱም በተመለከተ ተነጥሎ መረጃ የመጣበት አንድም አታገኝም ሐዲስ ለይለተ ኒስፍ ሻዕባን ተብሎ ማለት ቁም እሺ ወሚን ዛሊከ ከዚህ ውስጥ የሚመደበው አልቢናው አለል ቁቡር በቀብሮች ላይ ደግሞ መገንባት ደግሞ ያው የተያያዙት አሉ። ወኢትኻዱሃ መሳጅድ መስጊድ አድርገው ይዙታል። ወዚያረቱሃ ይዘይራሉ ደግሞ ሊአጅል ተበሩክ ቢሃ በእሷ በረካን ለመሻት ብለው በረካን ፈልገን ነው ይላል። ወተወሱል ወደ ሟቾች እንቃረብበታለን ብሎ ገይር ዛሊከ ሚነል አግራት አግራት ማለት ማለት ጥቅሞችን ማለት ነው። አሽርክያ የሽርክ ጥቅሞች እናገኛለን ብለዋል። ወዚያረቱ ኒሳላ ደግሞ የሴቶችም ደግሞ ቀብር እየሄዱ መዘየር አጃይብ ነው። አሁንማ አንዳንድ ቦታ እየበዛ ነው ያለው። الرسول صلى الله عليه وسلم لعن زوارات القبور ነቢዩ አለይሂ ሰላቱ ሰላም ቀብር የሚዘይሩ ሴቶችን ከመርገማቸው ጋር ወልሙተኺዲን አለይሃ አልመሳጂድ መስጊድም ይገነቡባት ወሱሩጅ መብራቶችን የሚያበሩባት ሰዎችን ከመርገማቸው ጋር ይሄ ነገር እየተበራከተ ነው ይላሉ። ወኺታመን ይላሉ በመጨረሻም ይላሉ ነቁሉ እንላለን ኢነል ቢድዓ ቢድዓ እኮ በሪዱል ኩፍር የኩፍር ፖስታ ነው ቢድዓ የኩፍር ምንድነው ፖስታ ነው ወይ እሷ በቃ አንተ ወደዛ የሚያዳርስ ነው ማለት ነው እጽዋለ የሚያዳርስ ነው ማለት ፖስታ እንግዲህ ከሰዎች ጋር ለመገናኘት ሰበብ ይሆን የለም እ زيارة زيادة عفوا وهي እሷ زيادة زيادة دين ዲንን መጨመር ነው። ቢዳ ማለት እንደው እንደ ቀላል እንዲህ ሰዎች ያዩታል እንጂ ወላሂ ቀላል ነገር እንዳይመስልሽ። زيادة دين ዲንን መጨመር ነው። لم يشرعه الله አላህ ምን ያላሉ ያልደነገገውም ወላ ረሱሉ መልእክተኛው ወልቢድዓቱ ሸሩ ሚነል ማዕስያ አልከቢራ ትልልቅ ከሚባሉት ወንጀሎች ቢዳ የከፋ ኸምር ከመጠጣት ዝሙት ከመፈጸም እ ከመዋሸት የበለጠ ነው ቢድዓ ማለት። መውሊድ የሚያከብር ሰው ከዚህ የበለጠን ወንጀል ነው የሰራው። ለምን ከተባለ ሰው ልጅ ኸምር ሲጠጣ ሲሰርቅ ሐላል ነው ብሎ ነው እንደሚሰራው እ መውሊድ እኮ የሚከብር የሚያከብር ሰው እኮ ዲናችን ብሎ እኮ ነው የሚሰራው። ያ እኮ ተውበት ሊያደርግ እኮ ይችላል አይደል? ወንጀል ነው ብሎ ስለሚያስብ ቢድዓ የሚሰራ ሰው ግን ዲን ነው ብሎ ስላለ የሙጥኝ ነው ወሸይጣኑ የፍራህ ቢሃ ሸይጣን ይደሰታል በምን በቢድዓ አክተረ ሚማ የፍራህ ቢልመዓሲ አልከቢራ ትልልቅ ወንጀሎች ላይ ከሚደሰቱ የበለጠ በቢድዓ ነው የሚደሰተው لأن العاصي يفعل المعصية ምክንያቱም ወንጀል የሚሰራ ሰው ወንጀልን ይሰራል ማዕሲያ وهو يعلم እሱ ያውቃ እያወቀ አነሃ ማዕስየተን ማዕስያ መሆኗን እያወቀ ወንጀል ፈየቱ ሚና አንድ ቀን ተውበት ሊያደርግ ይችላል አላህ ካገራለት ጥላቻውን መንገድ ከመራው ማለት ግልጽ ነው ከዛም ከሞተ የሰው ልጅ እኮ ወንጀል ነገ አደርጋለሁ አይደለም መሞትም አለ እሺ አንዳንድ ሰዎች እንደሚያስቡት አለ በዛው አቂባው ቢሆን ማሰብ አለበት ويتوب منها والمبتدي مبتدع ግን يفعل البدع بدعን ይሰራል ያተቂዷ ዲነን ዲን ብሎ አስቦ እምነት ብሎ የተቀረቡ ቢሂ ኢለላህ ወደ አላህ ይቃረብበታለሁ ብሎ ወላ የቱብ ሚና ከእሷ ተውበት ያለ አረ የሚያለቅሱ አሉ የእውነታቸው ይሄ ቂናቸው ነው የሚሰሩት ግልጽ ያን ቢዳስ እያለቀሰ ግልጽ ነው መውሊድ ይሄ የመውሊድን ክብረ በዓል በተመለከተ ስትነቃባቸው ራሱ ማለት ነው የሚያለቅሱ አሉ። ግልጽ ነው የሚያለቅሱ አሉ። ወልቢድዑ ቢድዓ ተቅዲ ተቅዲ አለ ሱነኒ ሱናን ፍጻሜዋ እንዲደርስ ታደርጋለች። ተቅዲ ማለት ፍጻሜዋ ታደርጋለች። ቢዳ ካለ ሱና በቃ ቦታ ይለቃል ማለት ነው። ደብዛውን ነው የምታጠፋው ማለት ነው። ወቱከሪሑ ኢላ አስሓቢሃ ወቱከሪሁ ሰውየው ላይ የተጠላ ያደርጋል ኢላ አስሓቢሃ ፊዕለ ሱነኒ ሱና መተግበርን ይጠላል። እስቲ ብዙ ጊዜ ሙብተዲዎች ሱና አይገራላቸው በደንብ ልብ ብለየው ሙብተዲዎች ምን አይገራላቸውም? ሱና አይገራላቸው ቢዳ ነው የሚገራላቸው። ግልጽ ነው። ለይለተ ኒስፈ ሻዕባን መጾም በለው ምን በለው ምን በለው ሰኞና ሐሙስ ግን የለበትም። ብቻው ሌሊቱን ሙሉ የወለ ሽሊላ እያለ ነው የሚያድረው። ግልጸው አለ ግን ሌላ ቀን ደግሞ በለተቀኑ በለው ለይል ስገድ ብትል የለም እ ሱብሂም አይሰግድም ሐቂቀተና ምንም እስከዚህ ድረስ ናቸው። ወአህሉ ሱናን አህሉ ሱና እንዲጠላ ደግሞ ሰበብ ይሆናል። እስቲ አህለ ልቢያዎች እንዴት አህሉ ሱና እንደሚጠሉ ተመልከት። ወዛለ በቃ ከስር ያይና ሱሪ አጠርቃለች። <laughs> መጣችሁ ደግሞ መስጊዱን ስትሄድ ሲያይ ግልጽ ከላይም ያህል ጺም ግልጽዋለ እንዴት እንደሚጠላ ስታስብ በጣም አግራሞትን ነው የሚፈጥረው። ኒቃብ የሚያደርጉ ሴቶች ሲያይ እንደዚህ ግልጽ ነው። ይሄ ቢዳ ውስጡ የፈጠረበት ተጽዕኖ ወልቢዳቱ ቢዳ እኮ ቱባዒዱ አንላ ከአላህ ታርቃለች። ወቱጂቡ ገደበሁ የአላህን ቅጣት ያስፈርድለታል። ወይቃበው ቁጣውን ቅጣቱ ወቱሰቢቡ ዘይቀል ቁሉቢ ልብ ደግሞ እንዲደርቅ ሰበብ ይሆናል። ወፈሳዲሃ ልብም እንዲበላሽ ሰበብ ይሆናል። ያ ኻሚሰን አምስተኛ ማ ዩዓመሉ ቢሂል ሙብተዲዓቱ ሙብተዲያዎችን እንዴት ነው የምንኗኗራቸው? ማ ዩዓመሉ ቢል ሙብተዲዓቱ ሙብተዲዎችን እንዴት ነው የምንኗኗራቸው? እንዴት ነው የምንኗኗራቸው? ማለት ገብታቸዋል እ ከእነሱ ጋር ሊኖረን የሚገባው ግንኙነት ማለት ነው። ከእነሱ ጋር የሚኖረን ግንኙነት እንዴት ነው? ሙብተዲዕ መሆኑ ሰውየው ካወቅ ቢዳን የሚተገብር ቢዳ አራማጅ መሆኑ ካወቅ እንዴት ነው ነው تحرم زيارة المبتدع مبتدع መዘየር ሐራም ነው ይላል የሚገርመው ሊኖር ይችላል እንግዲህ ግልጽ ነው አለ ወሙጃለሰቱ አብሮ መቀመጥ ኢላ አላ ወጅህ ነሲሃ ለነሲሃ ካልተባለ እንጂ ከቻልክ እንደውም ከሱም አትግዛ ብለዋል ሰለፎች ግልጽ ነው አለ እሱም አትግዛ ከቻልክ ላ ተሽተሪ ሚኑ ወላ ተቢዕ ሚኑ ግልጽ ነው አለ አዛ ሚንባቢል ሀጅር ነው። ግልጽ ነው አለ ሀጅር ከማድረግ ነው። ኢላ አላ ወጂ ነሲያ በነሲያ መልኩ ካልሆነ በስተቀር له والإنكار عليه በእሱ ላይ ኢንካር ከማድረግ አንጻር ቢሆን እንጂ ገብቷቸዋል። ኢንካር ግን አንተ የመከርከው ከሆነ አብረህ ብትቀመጥ ችግር የለውም። ግልጽ ነው አለ ነሲያና ኢንካር እያደረግ ግልጽ ነው የሚመለስ ከሆነ ማለት ነው لأن مخالطته ምክንያቱም ከሱ ጋር አብሮ መደባለቅ تؤثر على مخالطه شر አብሮ ከሚደባለቀው ሰው ጋር ሸር ይፈጥርበታል ግልጽ ነው መን ተጃለሰ ተዋረሰ ይባላል እዛ አብረ ነው በቃ አልቁልቡ ضعيفة ወሹባቱ خطافة ስለዚህ ይህን መታወቅ አለበት ግን አንዳንዱ አለ ለኡስታዞቹ እንኳን ሰበብ የሚሆን አለ አይደል ለኡስታዞቹ መቀየር ራሱ ሰበብ እንትን ተማሪ አለ ሙብተዲ ሆኖ ሲያስተምሩት እነሱም ለመለወጥ ማለት ነው ወተንሽሩ አድዋተን ኢላ ገይሪ ወተንሽሩ ይበተናል አድዋተን ኢላ ገይሪ ወደ ሌላው ደግሞ ጠላትነት ወይም ደግሞ መተላለፍ ደግሞ ይበተናል ይላል እርምጃዎች ነው ወየጂቡ ይገባል ይላል ويجب التحرير كسمة تنقدلة منهم كالنص من شر كشرات إذا لم يمكن الأخذ على أيديهم إجاتشو مياس كالتالك كالنص شر تتنكك كالكال كالتالك كالنص تتنكك ومنعهم من مزاولة البدع بدعا مزاولة مكبرة بدعم متكبر مكلكل كال ከነሱ ሸር ተጠንቀቅ አብራችሁን ሰዎች እንደዛ ነው ጓደኛ ስታደርግ አንድ ሰው ከልክለሽ የማታስተካክያት ከሆነ ተያት በቃ ተያት እሷን በራሷ ዛቢያ ልትሽከርከር እሷን አንተም እንደዛው ጓደኛ የምታደርገውን እንኳን ገጽሯል ጥሩ ጓደኛ ምረጥ እንኳን አህለል ቢዳ አይደለም እንደው አህለል ቢዳ ያሉን እንኳን ግልጽ ነው ስትመርጥ እንደዚሁ አንተ ከሱ ጋር ጓደኛ መሆን ኸይር የሚጨምርልን ጓደኛ ነው መፈለግ ያለብን ወይም ደግሞ የምትጠቅመው የምትጠቅመው ገብቷችኋል የምታስተምሩት እ ወይም ከሱ ሸር የማታገኝ ሰው ምንም መጥፎ የማታገኝበትንም አድርገው ጓደኛ ቢያንስ ሸር ነገር አይነግርህምና فإنه يجب على علماء المسلمين በዑለማው ሙስሊሞች ላይ በሙስሊም ዑለማዎች ላይ ግድ ይላል። ወውላቲ ኡሙሪሂም ውላት ኡሙር ማለት የሀገር መሪ ማለት ነው። በእነሱ ጉዳይ ላይ የተሾሙት መሪዎች የተለያዩች ላይ መኑዑል ቢዳኢ ቢዳዓን መከልከል አለባቸው። والأخذ መያዝም አለባቸው። አላይዲል ሙብተዲዓቲ የሙብተዲዎችን እጅ መያዝ አለባቸው። ወረድዑሁም አንሸሪም ከሸራቸው መመከት አለባቸው መከልከል አለባቸው። እንግዲህ የሀገራቸው መሪዎች ይህንን ተንተርሰው ነው ግልጽ ነው ለሙብተዲዎች ቦታ የላቸውም ግልጽ ነው ሊአነ ኸጠረሁም አለ ሸዲደን ለሙብተዲዎች ያላቸው ሁኔታ ብርቱ ሊሆን ይገባል ኸጠሪሂም ያነ ኸጠረሁም አፍዋን ሊአነ ኸጠረሁም ምክንያቱም የአህለል ቢዳዎች አደጋ አለ ልእስላሚ ሸዲድ ብርቱ ነው አለ። የሙብተዲ ነገር ሲና ምን አረጉ ያለበት ሰው ይላል ያቀለዋል እንጂ የሙብተዲ ነገር ከባድ ነው ወላሂ። እነዚህ የሙዚቃ አቀንቃኞች በላይ ልትፈራ ይገባል። የነዚህ ሙብተዲዎችን ስራ ወላሂ እኔ አናሺደል ኢስላሚያ ያሉ ከሚጃጃሉት ማለት ነው እና ከነዚህ ይሄ ሙዚቃ አቀንቃኞች አርቲስቶች እኔ በጣም የምፈራው እነዚህ ነው። ግልጽ ነው። በዲም ስር ስለሚፈጠር ማለት ነው። ግልጽ ነው። ሙዚቃ እኮ የሚያዳምጥ ሙዚቃ አላል ነው ብሎ አይደለም የሚያዳምጠው። ግልጽ ነው። ይሄ ግን ቁርአኑን ቀስ በቀስ እየተወ እየተወ ሁሉም ደግሞ ሁፋዞችም ተነሱና ምን እየሆኑ ነው ያሉት? ምን መሆን ትፈልጋለህ? ሙነሺድ ሙነሺድ ብዙ ቃሪዎችን የምታየው ሙነሺድ ሆኑላ። ግልጽ ነው። እዚህም ያሉት ቁራ የሚባሉት ሁላ የተነሳ ሙነሺድ ሙነሺድ ድምጽ አላቸው አይደለ? ጥሩ አንተ አዛን ላይ ራሱ እኮ ተምጢጥ አይቻልም ተብሏል። እንዲሁ አላግባብ እንደዚሁ ይሳብክ ግልጽ ነው። እንኳን አይደለም አሁን ይህ በቃ አንዳንዶቹ እስቲ ዋቸው እንደው በቃ እኔ ለማለት ስለሚያስጠላኝ ነው። ነሺዳውን ሲሉት እንዲ ሙዚቃ ነው ምንድን ደግሞ እኮ ዜማው የኩፋሮች እንትን የተወሰደ እኔ አብዛኛው እኔ ማለት እንትን ላይ ታክሲ ላይ ስትሄድ ምናምን ነገር በአጋጣሚ የሆነ ሙዚቃ ምናምን ትሰማ የለ እኔ ሀቂቀተን እንደው ሙዚቀኞቹ እንደው የኛና አናሺዳ በደንብ እንትን ቢሉ ዜማዬ ተወርሶብኛል ብሎ ቢከሰው ይችላል። ወላሂ ሀቂቀትን እኔ ምንም ልዩነት የሌለውን አይቻለሁ። ስሟንም መጥቀስ አልፈልግም የሙዚቃዋን እንትን እንደ አጋጣሚ በእንትን ላይ የምንሰማው የለም የእሷ የምታቀነቅኗን የኛ አናሲድ የሚሉት ሰዎች እራሱን እራሱን ዜማውን ወስዷል። እኔ የሆነ copyright ን በተመለከተ አንድ ጊዜ የፕሮቴስታንት ተከታይ የሆነውን ዘማሪ አንድ እንትን ሲከስ አይቻለሁ ሙዚቃ አርቲስት ማለት ነው። ሲከስ በስነ ስርዓት ወስዶብኛል ዜማዬን ብሎ ማለት ነው። የኛዎቹ እንደውም በመዝረፍ አንደኛ የሚሆኑት ማለት ነው። ብዙ ዜማ በተለይ ወጣቶችማ የሚሉት ምናምን እየተቀባበሉ ምናምን የሚሉት ኧረ እነ መሐመድ አወል ምን አረጉ ትላለህ? እነሱ ምን አሉ? እያንጎራጎሩ እንዶ ይላሉ ማለት ይችላል እንጂ ግልጽ ነው። ያው ሽርኩም እንዳለ ውስጡ ተሰግስጎበት ማለት ነው። የነዚህ ደግሞ የባስ ልክ ሙዚቀኛ ደግሞ ሀረካቸው ግልጽ ነው። አንዱ እዛ የሆነ ዛፍ ስር ሄዱ፣ አንደኛው ምናምን ደግሞ ወንዝ ስር ሄዱ ምናምን። ከዛ ካሜራማኑን ራሱ እንዴት እንደ ኢባዳ እንደዚህ ነው እንዴ? ካሜራማን በዚህኛው በዚህ ከሆነ አንተ ደግሞ ምናምን ወደ አላህ ቀርበኛል ብለህ የምታስበው ስራ ላይ አንዴ ወደዚህ ዙር፣ አንዴ እኔ ሀቂቀትን እንዲህ ፊልም ራሱ ካሜራማኑን እያየ እንዲህ እንዲህ ራስ መዋደራ ሰው ሳይሰበሰብ ለብቻው የሚባል ራሱ አይጥመኝም አስልም ወላሂ ነው ብላችሁ ወላሂ ሐቂቀተን እንዴት ያለ ወደዚህ ትሆናለ በዛ የሆነ ቦታ ላይ ትቆማለ አረ ዲን እንዲህ ነው እንዴ መጫወቻ አረጉት እኮ ወላሂ መጫወቻ የማንም ወንበዴ በዛ ላይ ደግሞ ጸጉራቸውን እስቲ የውስቲ ከላይ ፊዳከ ይላል ከዚህ ጀመረ እስቲ ፊዳከን ፈልገው ፊዳከ ምንም በምላሱ ሲል እንጂ የምታየው ከላይ ስትታይ እስቲ አንብበው ሰውየው ፊዳቅ ኧረ አንተን ብሎ ፊዳቅ ነው የምትለው በቃ ስታየው ራሱ ሐዳሁሙላህ ወሐዳን እነሱንም እኛንም አላህ ቅናቸውን መንገድ ይምራል በጣም ብዙ ኸጠር ውስጥ ነው ያለነው ወላሂ ሐቂቀተን ነው እላችሁ ቢአነ ኸጠረሁም አለል ኢስላም ሸዲድ ثم ከዚያም ኢነው የጂቡ እነሆ ግድ ይላል አያዕለመ ሊያውቅ አነ ድወለል ኩፍር የኩፍር አገሮች እኮ تشجع المبتدئ أو سمع أدامته أن دول الكفر يكفر أقر تشجع المبتدئ مبتدئ وشن تاجد بنالج ሞሪድን ለማክበር እኮ መንግስት ይረዳል ታውቃላችሁ ይሄ የኑሩሴ ምናምን ጉዞ ሲደረግ መንገድ የሰራ ምን ያመቻችል ማን ነው? ግልጽ ነው። ወደ ነጃሺ ግልጽ ነው። እኚህ የቢዳ ነገሮችን ሁላ የኩፍር ሀገሮች ይረዳሉ። ተረስቶ ኋላው የማን እርዳታ ስላለበት የአይሁዶች ተግባባ ለምን ከተባለ አላ ነሽሪ ቢዳኢ አላ ነሽሪ ቢዳኢ ቢዳ ቢዳ ምን እንዲል እንዲሰራጭ وتساعدهم ትረዳቸዋለች አላ ዛሊከ ቢሸተት ጥሩቅ በተለያየ መንገድ በተለያየ መንገድ የገንዘብ ሊሆን ይችላል፣ የኃይል ሊሆን ይችላል፣ የትራንስፖርት ሊሆን ይችላል። ግልጽ የተለያየ ፖሊስም ይመደብላቸዋል። ግልጽ ነው። ፌደራል ሊአነ ፊ ዛሊከ አልቀዳ አለል ምክንያቱም ቢድዓ ማንገስ ማለት እስልምና ፍጻሜውን ማድረስ ማለት ነው። ግልጽ ነው። አለል ፊ ተወሁሚ ይኸው ያመጣው ምን የነሺዳ ጣጣ ያመጣው ነገር የመንዙማ ጣጣ ያመጣው ነገር ግልጽ ነው አለ በስልጥኛ ስለ ኢሳ እያሉ ነው አይደል ያሉት ኢሳ በመንዙማ ለዛ ምንድን እኔ አላልያዝኩትም ኢሳ አላህ ነው ምናምን አረም መጨረሻውን ብቻ ይጃታል እ ምን ነው ዘይኑ ነብዬ ዘይኑ እ ኢሳ አላህዬ አየህ አሁን እገቡበት መንዙማ ይወድ የለ በቃ ደስ ይለዋል በቃ ሳይታወቀው እያለ ዘይኑ ነቢዬ እያለ እየተወዛወዘ ቀጥላል ማለት ነው። ስለዚህ ምን እንደሚባለው ግልጽ ነው አለ ውሻ በቀደደው ጅብ ይገባል እንደሚባለው ማለት ነው። ሊአነ ፊ ዛሊከ አልቀዳ አለ ልእስላሚ ፊ ተወሁማቲሂ እነሱ በሚስሉት ማለት ነው ወተሽዊሂ ሱረቲሂ የኢስላምን ሱራ ገጽታ ለማበላሸት የሚነሳሱበት ነው ይላል። ነስአሉላህ ዐዘ ወጀል አየንሱረ ዲነሁ አላህ ዲኑን ይረዳው ዘንድ አላህን እንለምለዋለን ይላል። ወዩዕሊ ከሊመተው የኢስላምን ደግሞ ቃል ከፍ ያደርገው ዘንድ ወዩኽዘል ወዩኽዚለ አዕዳአሁ የእሱን ጠላቶች ደግሞ የእስላም ጠላቶችን ያዋርድ ዘንድ አላህን እንለምነዋለን ይላሉ። ወሰለላሁ የአላህ ውዳሴውን ወሰለመ يا الله سبحانه وتعالى السلام على نبينا محمد بن محمد ليون وآله وصحبه نبينا بنبي عليه الصلاة والسلام بيتسبوش ليهون إلال الله سبحانه وتعالى انقري سمتو أرتو كم يتكمد الله سبحانه وتعالى يدركه